አስረኛው አንቀጽ ይሄ በዚች ዓለም ላይ በዱንያ ላይ መመቻቸት የአኼራን መመቻቸት እንደማያመለክት እንዲያውም በዱንያ ላይ ተመቻችቶላቸው ሰዎች فتناون قال لكو يقطع مكنيات ليكون اندميچل يميتقوم القران انقطع ولقد مكناكم في الارض وجعلنا لكم فيها معايش لال ولقد مكناكم مريت في الارض بمريت وسط اسمچتناچوال ولقد مكناكم في الارض بمريت لاي تمچتواچو اندتنورو የሚበላው የሚጠጣው የሚተኛው የሚተነፈሰው አየር በሰላም እንድታገኙ አርገናችኋል ወጀዐልና ለኩም ፊሃ መዓይሽ በመሬት ውስጥ ኑሮዎችን አርገንላችኋል ጀምዑ መዒሸቲን መዓይሽ መዓይሽ መዓኢሽ መሻይኽ መሻኢኽ እንደሚባል ማለት ነው ቢላ ሐምዚን ተቀርቷል መዓይሽ መዓኢሽ ቀርቷል ደግሞ ሌላው من عاش يعيش عيشا كونه ومعيشة أصلها معيشة معايش مالته على همزة مهونو نو يا ربنا وقوانقوا أم يسردو معايش لأن الياء أصلية في الكلمة بخلاف مدائن وصحائف وبصائر مدينة صحيفة بصيرة فعائل مدائن ولقد مكناكم في الأرض وجعلنا لكم فيها معايش قليلا ما تشكرون تنشنوا متامسجنوت تنشم ማታመሰግኑም ለማለት ለሁለቱም ያስከዳል ተፍሲሩ ለናል قليلا ما تشكرون ትንሽም እንኳን አታመሰግኑም ለማለት قليلا ما تشكرون ትንሽ ትንሽ ነው የምታመሰግኑት ለማለት أي جعلنا لكم فيها مكانا وهيئنا لكم فيها أسباب المعايش ما يتعايش به من المطعوم والمشروب وما تكون به في الحياة ለመኖሪያችሁ የሚሆን ለመኖር የሚያስችሏችሁን ነገሮች አድርገን አስመቻችተናል نعم الإنسان نعم አላህ ስብሓነሁ ወተዓላ አለል ኢንሳን በዚህ በመሬት ላይ በደንብ እንዲመቻችላችሁ አድርገን አስቀምጠናችሁ ነበር። ወለቀድ ኸለቅናኩም እናንተን ፈጠርናችሁ፣ ثመ ሰወርናኩም ከዚያ ሳልናችሁ። ስዕሉ በኋላ ነው የሚጨመረው። መጀመሪያ መኽለቅ የሚባለው ነገር ነው የሚገኘው። خلقناكم ثم صورناكم መጀመሪያ የማቴሪያሉ እንትኑ ማዳው የመጀመሪያው ንጥረ ነገሩ ይገኝና ከዚያ ይሳላል ረጅም አጭር ወፍራም ቀጭን ሙሉ አካል ጎደሎ ثم قلنا للملائكة اسجدوا ከዚያ ለአደም ስገዱ አልናቸው ፈሰጀዱ ሁላቸውም ሰጀዱ ሁላቸውም ሰገዱ ሱጁድ ብቻ አይደለም እንዲያው ሰገዱ የሚለውን ለማመልከት ሰጀዱ አለ የለም ስጁዱ ሊአደም ነው ራሱ ሶላት የሚባል ነገር አይደለም ሱጁድ ነው ያደረጉት ይሄው ነው ሰሒው የሚያሳየውም وإذ قلنا للملائكة إني جاعل في إني جا إني خالق بشرا من صلصال من حمأ مسنون فإذا سويته ونفخت فيه من روحي ፈቀዑ ለሁ ሳጅዲን ስጁድ ውረዱለት ነው የተባለው መስገድ የሚባል ነገር አይደለም አንዳንዶቹ ፈርቀዑ ማዕራኪ ወርከዑ ማዕራኪዒን ላይ ሩኩዕ ማለት ሙሉ ሶላት ለማለት ነው በሚል ሱጁድ ሶላት መሰገድ ማለት ነው ያሉ ሰዎች ነበሩ ይህ አይሆንም ሱጁድ ብቻ ነው ኸለቅናኩም ከጭቃ ቦካናችሁ ከጭቃ ሰበሰብናችሁ አመቻቸንላችሁና ከዚያ በኋላ ثم صورناكم ከዚያ ሳልናችሁ አይን ጆሮ ምናምን አረግንላችሁ ለማለት በተለይ ለአደም ከሆነ ይስማማል ለሌላውም ቢሆን ማቴሪያሉ ይሄ ፈሳሹን አመጣንና ከዚያ ስዕል ሳልንበት ለማለት وذلك أنه تعالى لما خلق آدم عليه السلام بيده من طين لازلين وصوره بشرا سويا ونفخ فيه من روحه أمر الملائكة بالسجود له تعظيما لشأن الرب تعالى وجلاله فسمعوا كلهم وأطاعوا إلا إبليس لم يكن من الساجدين إلا إبليس لكن إبليس إبليس قن أبا انبياله لكن إبليس لم يكن من الساجدين سجل كم رب خلقوت على هو نبر تعزز ونبرني ولقد خلقناكم ثم صورناكم ثم قلنا إيش لمن للملائكة وين وين إبليس من عقبه إبليس بيعلى سجود أدراجي وسكار على هونم عرق تبلو نبرسو ها ما منعك عن تسجد إذا أمرتك نو إذا أمرتك يا عمر لأن إذا أمرتك يا عمر هؤلاء شنو ذوقنا قال خلقوا في أصلاب الرجال وصوروا في أرحام النساء <laughs> هذا لم أخرج الفريابي عنه أنه قال خلقوا في ظهر آدم ثم صوروا في الأرحام أخرج ابن جرير وابن أبي حاتم عنه أيضا قال أما خلقناكم فآدم وأما ثم صورناكم فذريته فقراته خلق إبليس من نار العزة قد ثبت في الصحيح من حديث عائشة قالت قال رسول الله صلى الله عليه وسلم خلقت الملائكة من نور وخلق إبليس من نار وخلق آدم مما وصفه لكم من التراب خلقتني من نار وخلقته من طين لمن أسجد على ركب سبال <laughs> أول من قاس أمر الدين برأيه إبليس أول من قاس أمر الدين برأيه إبليس وأخطأ የመጀመሪያ በቂያስ ዲን እቃወማለሁ ብሎ በአቅሉ የሞከረ ኢብሊስ ነው ያውም ወደቀ ኢብሊስ ዒልምማ ኢብሊስም ብዙ ቀርቷል ይላል ያገሬ ጃሂል ማን ነው ሸሁ عبد الرحمن سبحان الله عندما عبد الرحمن የሚባሉ ሰው አለ እዚህ ግድብ እንዲሁ አሁን عبد الرحمن በአላህ እንግሊዝ عبد الرحمن ይመስላል አረ ፈጽሞ ሰው عبد الرحمن عبد ምናምንም አይደለም لم يكن ابليس في الملائكه ذره አንድ ቀን لحظه እንዴት ነው የሚሆነው ኢብሊስ ዓለም آخر ملائكة عالم آخر بني آدم عالم آخر خلق هذا من النار وهذا من النور وهذا من التراب خلقتني من نار وخلقته من طين እሱ ያመጣው ሙግት ነው ለምን ሱጁድ አላደረክም ታዘዝህ ሲባል ምን አለ እንዴ خلقتني من نار وخلقته من طين እኔ ከእሳት እሱ ከጭቃ የተፈጠርን ጭቃና እሳት ምን አገናኘው? ጭቃ ለስላሳ ነው፣ ይሄ ግን እሳት ነው፣ ያቃጥላል። እኔ ከዚያ ነው የተፈጠርኩት። እንዴት እንግዲህ የሚያቃጥል ነገር ያሸንፋል መስሎት ነው። በመሬት ላይ እሳትን ደግሞ የሚያሸንፈው ነገር ቢኖር ምን እንደሆነ ታውቃለህ? ጭቃ ነው። በተለይ ውሃ ጋራ ውሃ ብቻውን ላያተሎ ላያሸንፈው ይችላል። አፈር የተደባለቀበት ውሃ በአንድ ጊዜ ነው ልምንረው የተረፈ ከነደደ ነው እንጂ በትክክል ያቺ ይችን የምታህል ጭቃ ያገኘችው ቦታ ይጠፋል ከዚህ አልፎት ሊሄድ ይችላል ሰፊ ከሆነ ቃጠሎ خلقتني من نار وخلقته من طين ثم ይሄ አስሉ እኔ እዚህ ስለፈጠርኩት እኔ ከዚህ ስለፈጠርኩት አላለም አላህ ምን አገባው ቂያሱ አግባብ አይደለም የታዘዘው ማንም ለማንም ሱጁድ አድርግ ከተባለ ሱጁድ ማድረግ ነው እንጂ ለአደም ሱጁድ ማድረግ አሁን ለአላህ መታዘዝ ነው ወላ ለአደም ለአላህ መታዘዝ ከሆነ ደግሞ ምን ለአደምም ሰጅድ አደረገ ለቂብላም ሰጅድ አደረገ ምንም ትልለው አንዳንዶቹ ሰው ለሰው እንዴት ሱጁድ ያደርጋል መላይካ ለሰው ሱጁድ እንዴት ያደርጋል ይላሉ ለሰው እኮ አይደለም ሱጁድ ያደርጋል لآدم مالت ود آدم ليوني يكلال لآدم مالت آدم لما فقروا نسو شكر سجد عربو مالد يهون عنه لنجي سجدوا لمن لله لا يسجد لأحد لغير الله سبحانه وتعالى قال جعفر فمن قاس أمر الدين برأيه كرنه الله يوم القيامة بإبليس أني يعني عمرو منه እኔ አምሮ አላሳመነኝም እያለ ዲን በጭንቅላቱ የሚቃወም ሰው ከኢብሊስ ጋር ነው የሚቀሰቀሰው ይቀምበል ይሄው እሱ መጀመሪያ ቀያስ አርጎ አላዋጣውም ነበር አንተም አላዋጣህም አብራችሁ ተያይዛችሁ ግም ለግም ተያይዛችሁ አዝሙ ይባላሉ ነው لأنه اتبعه بالقياس وينبغي أن ينظر في إسناد هذا الحديث يا الله فبما أغويتني لأقعدن لهم صراطك المستقيم بعد أممك بن مكنايتي هنبه ቀጥተኛውን መስመር እቀመጣለሁኝ ማለት ለማሳሳት ተዘጋጅቻለሁኝ ማለት ነው ثم لآتينهم من بين أيديهم ومن خلفهم وعن شمائلهم ولا تجد أكثرهم شاكرين ከፊት ለፊታቸውም ከኋላቸው ከቀኝ ከግራቸው ሆንና አጣድፋቸዋለሁኝ ኢዛ አመርቱከ የሚለው ነገር የሚያሳየው አምር ነበረ ማለት ነው። إذ أمرتك ካለ አዝዞት ነበረ ማለት ነው። ለመላይኮች اسجدوا የሚለው ለመላይኮች ቢሆንም ለሱም የሆነ ትእዛዝ ደርሶት ነበረ ማለት ነው የሚያመለክተው። አንደኛ እምቢያሉ ሲል እሱ ሲቀር ብሏል ከእምቢተኛ እንትና ስጁድ አደረጉ ሲል እሱም ቢያለ ብሎናል እሱም ቢያለ ማለት ታዞ ቢሆን ነው መታዘዙን የሚጠቁም ደግሞ ኢዝ አመርቱ ማ መናዐከ አን ተስጁደ ኢዝ አመርቱከ ሳዝዝህ ለምንድነው ስጁድ ያላደረከው ሲባል እሱ የግድ ስጁዱ ትእዛዙን መምጣት ስጁድ ያ ኢብሊስ የሚል ትእዛዝ ማየት ሸርጥ አይደለም ነው የሚለው ስለዚህ ፈተጀዱ ላይ ማ ሙንቀጥዕ ነው ያሉት ለዚህ እኮ ብለው ነው ሙፈስሮች ሙንቀጥዕ ማለት እኮ ከፊቱ ጋር የማይገናኝ ማለት ነው እኮ የማይመለከተው ህዝብ ማይመለከተው ስትና ማለት ነው አይመለከተውም አዎ የሚመለከተው ግን ሌላ ትእዛዝ ላይ አባ የሚለውን የሚያመለክተው ኢዛ አመርቱከ ነው ነው ኢዛ አመርቱከ የሚለው ለብቻው ትእዛዝ ነበረው ማለትን ያሳያል ይላል የሚገርመው የሚገርመው ደግሞ በቀኝ በግራ ተቀምጬ ቀጥላለሁኝ ብሎ ለአደም ስጁድ አላደርግም ብሎ ከወረደ በኋላ ስጁድ አንተም እንዲህ በማለቴ ከሆነ እንዲህ ይህን መከራ የመጣብኝ ይሄ ውሳኔ የተወሰነብኝ ልጆችህን እሰራላቸዋለሁኝ እንዲያው በቀኝም በግራም በኋላም በፊትም ብዬ የገቡበት ገብቼ ለማሳሳት እሞክራለሁ ነው አሁን የሚታየው እሱ ነው አንዳንዱን በኸይር ስራ ላይ የተሰማራውን እዚያው በኸይር ስራ ላይ ገፍቶ ከጥቅም ውጭ አድርገዋል። አንዳንዱን ደግሞ شر ነገር በሙሉ ለሱ ያመቻችለትና በዚሁ ገደል ይዞት ይገባል። ላያቀዑደነ ለሁም ሲራጠከ ልሙስተቂም ማለት አላሳልፋቸውም ነው። ይህንን እንቅፋት እሆናለሁ የምችለውን ያህል አደናቅፋለሁ ለማለት ነው ይላሉ። ما منعك ألا تسجد إذ أمرتك ምን ከለከለህ ሳዝዝህ ስጁድ እንዳታደርግ يالا علا بزايدان اتشزي لا يلالو ما منعك أن تسجد سجود ما رق من كلكله سجود لعلى ما أدرق قال لي كلكله سجود لما أدرق كما أدرق نوجه كلكله أن تسجد إذ أمرتك سعززه من لما يكلكله قالوا قال أنا خير منه خلقتني من نار وخلقه وخلقته من فيه تقديره ما أحرجك وألزمك واضطرك ألا تسجد إذا أمرتك قال ابن جرير وهذا القول قوي حسن أنا خير منه أنا خير منه من العذر الذي هو أكبر من الذنب عند عند ጊዜ ለጥፋት የሚቀርቡ ምክንያቶች ከጥፋታቸው የበለጠ ወንጀል የሚሆን አለ ይሄ ይሄ ኸልቅ ይሄ ኢብሊስ የሚባል ኸልቅ سجد على ما أدرجوا تلك وانجل هم يلا يقربوا مكنية دم وكذا باتنا خلقتني من نار وخلقته من تين كساتي تسترى لشقا سجد أدرجم يلا من ممر يلا فنظر اللعين إلى أصل العنصر ولم ينظر إلى التشريف العظيم يساتنا يافرن بس يتايتوت نونجي كافر فطر الله الذي سوي ستاتشون كبر على وقت وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء يلم فقعوا له ساجدين ሁላቸውም سجود አደረጉ فشذ من بين الملائكة لترك السجود فلهذا أبلس من الرحمة أي أيس من الرحمة فأخطأ قبحه الله في قياسه ودعواه أن النار أشرف من الطين فإن الطين من شأنه الرزانة والحلم والأنات والتثبت والطين محل النبات والنمو والزيادة والإصلاح والنار من شأنها الإحراق والطيش والسرعة ولهذا خان إبليس عنصره ونفع آدم عنصره بالرجوع إلى الإنابة والاستكانة آدم يتفطر بالشكا لسلاسات لهنا من لاسات لهنا ቀስተኛ ስለሆነ ጠቀማቸው ከጭቃ መሆናቸው ይሄ ከሳት የተፈጠረው እሳቱ ጎዳው እሳት በሳት ላይ ሆነ ተጋግሞ ተቀጣጥሎ ቀረ ነዶ ቀረ እሱ የመጣበት ሁል ጊዜ እሱ ያገለበት አካባቢ መንደር ነው በስሜት መንደር ነው በጠፍ መንደር ነው በቃ ኢብሊስ ያለበት ሰፈር እንደው ጋም ጋም ካለ ኢብሊስ ነው فإن شدة الحر من فحي جهنم كثر راسه من فحي جهنم ነው وخلق آدم مما وصف لكم ابن سيرين قال أول من قاس إبليس وما عبدت الشمس والقمر إلا بالمقاييس ፀሐይ ጨረቃ ወደ አምላክነት ተቀይረው ሰዎች ማምለክ የጀመሯቸው በመቀየስ ነው ስለዚህ የኢብሊስን መንገድ ባካችሁ ተጠንቀቁ ቅያስ የሚባል በተለይ ትእዛዝ ነፍስ ግልጽ ነገር እያለ እየቀየሳችሁ ራሳችሁን አታበላሹ አሉ ቃለ ፈህቢጥ ሚንሃ ከሷ ውረድ አላቸው ለኢብሊስ እንትን አለው ለኢብሊስ اهبط فما يكون لك أن تتكبر فيها እሷ ውስጥ ልትኮራ አይገባህም فاخرج إنك من الصاغرين አንተ ከወራዶች አንዱ ነህና ውረድ አላቸው አለው ذليلين الحقيرين معاملة له بنقيض قصده ومكافأة لمراده بضده الضمير عائد إلى الجنة ويحتمل أن يكون عائدا إلى المنزلة التي هو فيها في الملكوت الأعلى የነበረበት ቦታ የነበረበት ቦታ ጀነት ነው ወይስ ሌላ የሆነ ቦታ ላይ ነው እህቢጥ ሚንሃ ከላይ ከፍ ያለ ሻል ያለ ደረጃ እንደነበረው ያመለክታል ጀነት ነው ጀነት ውስጥ ነበር ወይም ጀነት ውስጥ አይደለም ሰማዋት العلا ወደ ላይ ሰማይ አካባቢ ነበር የነበረው ውረድ ተባለ فعند ذلك تنادر هندي سبال قال أنظرني إلى يوم يبعثون ሰዎች ኑረው ኑረው ሙተው እንደገና እስከሚነሱ ድረስ አቆየኝ ያንን ነገር አታሳየኝ ይሄ ሞቶ መነሳት ምናምን قال إنك من المنظرين አዎ ከሚቆዩት ነህ እስከ መቼ ድረስ ግን إلى يوم الوقت المعلوم ና ሌላ ቦታ ላይ ተወስኗል እንጂ እስኪ إلى የውም ዩብዓሱን አይደለም أجابه تعالى إلى ما سأل لما له في ذلك من الحكمة والإرادة والمشيئة التي لا تخالف ولا تمانع ولا معجب لحكمه وسريع الحساب قال فبما أغويتني بعد بأتمم كبين مكنئتي هونبني ملالهن بزيه بزيه هيال سلطانه هونبني لأقعدن لهم صراطك المستقيم يعني قد قالوا مسمره لا يقوم باتش يقوم بتالهم قوم باتشوالهم اكمتالهم ثم لآتينهم ሚን በይን አይዲህም በፊት ለፊታቸው መጣለሁ ወሚን ኸልፊህም ከኋላቸው ወአን አይማንህም ከቀኛቸው ወአን ሸማኢልህም ከግራቸው በኩልም ወላ ተጅዱ አክሰረሁም ሻኪሪን በዚህ ስጎነትል በዚህም ስቀንስ በዚህም አንዱ ሳስቀር ሳስከዳ ብዙዎችን አንተን የሚያመሰግኑ ሆነው አታገኛቸውም ብዙዎቹ ምን ሆነው ታገኛቸዋለህ ከፍረው ብዙዎቹ የአላህን ስብሓንሁ ወተዓላ ትእዛዝ ነቅፈው ታገኛቸዋለህ صراطك المستقيم طريق الحق وسبيل النجاة لأضلنهم عنها لئلا يعبدوك ولا يوحدوك بسبب إذلالك إياه قال مجاهد صراطك المستقيم عن الحق يقول الحبيب صلى الله عليه وسلم إن الشيطان قعد لابن آدم بطرقه شيطان لآدم لجمن من قدوت شلي في اللي فتاك فقعد له بطريق الإسلام እስልምና ላይ ከተቀመጠ ፈቃል አቱስሊሙ ወተዘሩ ዲነከ ወዲና አባይክ አንተ የእንትንና የአያቶችን የቅድመ አያቶችን መንገድ ለቀህ እስልምናን ትቀበላለህ ትናንትና የመጣ መጥ ሃይማኖት ቃለ ፈዐሳሁ ወአስለም እምቢ ብለው ሰለሙ ቃለ ቃዕደ ለው ቢጠሪቅ ልሂጅራ ስደት ሊሄድ ሲል ለዲን ሲሉ ደግሞ አንተ ሞኝ አገርክን ቤተሰብህን ንብረትህን ትለቃለህ ቃለ ፈዐሳሁ ፈሀጀር مثل المهاجر كالفرس في الطول فعصاه وهجر ثم قعد له بطريق الجهاد جهاد لما واقعت دمو جهاد النفس والمال راس لما تقاس ገንዘብ ለማሸነፍ የገንዘብ ስሜት የራስን ስሜት ለማሸነፍ ደግሞ ያው እባክህ ተደስ ተደሰት አሁን ተዝናና ከዚያ ትቶብታለህ فقال تقاتل فتقتل فتنكح المرأة ويقسم المال ጦርነት ሂደህ ይችን የምትወዳት ሚስትህን ጥለህ ሂደህ አይ ሌላ ሰው ሲጫወትባት ንብረትህ እንዲሁ ሆኖ ይለዋል تجهد قال فعصاه وجاهد إن بيقولوا الجهاد وطع من كرر ذلك وقال رسول الله صلى الله عليه وسلم من فعل ذلك منهم فمات يعني ان هلو أشنفه ذهيد إن يموت كان حقا على الله أن يدخله الجنة جنة يفقبها وقال قوتوال وإن قتل كان حقا على الله أن يدخله الجنة وإن غرق كان حقا على الله أن يدخله الجنة أو وقس دابة كان حقا على الله أن يدخله الجنة جهاد استميمود وهابلتو ميمود መንገድ ላይ ራብ የሚግደለው ጉንፋን በቤቱ ይግደለው ይሄ ሰውዬ እንደዚህ አሸንፎ እዚህ ከበቃ ለጀነት ዋስትና ተገብቶለታል አሉ ነቢ ዓለይሂ ሰላቱ ወሰላም ثم لآتينهم من بين أيديهم ومن خلفهم قال علي بن أبي طلحة بن عباس لآتينهم بين أيديهم وشككهم في آخرتهم في اللفيت ያለው ማለት ማን ነው ወቀው አያቶቻችን መተው አላዩ አላየናቸው ማን ነው ሙቱ መነሳት አለ የሚል ومن خلفهم ورغبهم في دنياهم አኺራ ትተው ስለ ዱንያ 24 ሰዓት እንዲያረጉ አዎ ከሰዓት በኋላ ከመግሪብ እስከ ኢሻ ለአኺራ ሙሉ ቀን ግን ለዱንያ በሳምንት አንድ ቀን ብቻ ለአኺራ ያውን በቢጃማ ደግሞ እኮ ጥሩ ነው ምናምን ተለብሶ አይደለም ቢጃማ ለብሶ በትርፍ ሰዓት እያንቀላፉ ምናምን ይሄኛውስ አንዴ ከጧት ጀምሮ አንዳንዱማ ሱብሂ ሳይሰግድ እና ሚሽዋር ሊቀር ነው ሱብሂ ሰግዳለሁ ብዬ ያ ሰላም ثم لاتينهم ሱቢ ላሰግድ ይሸርጣል አሉ ሚሽዋር የምትመጣ ከሆነ ሱቢ እዚህ ትደርሳለህ ከዚያ በኋላ ልጅ ከጫንክ በኋላ የት ትደርሳለህ ኧረ እና ሚሽዋር ይቀራላ ሱቢ ዱሃ ዱሃ ላይ ይሰግዳል ስመለስ ፀሐይ ወጣው ወዲያው እንደወጣች መለስ ስላለሁ ከሚሽዋሪ ዱብ ዱብ ላለሁ አለ ثم لاتينهم من بين ايديهم ومن خلفهم ማለት የዱንያን ትልቅነት ግዙፍነት ወርቃማነት ነው የምነግረው ምን አሁን ልጅ ነህ ትደርስበታለህ ሶላት ምን እቺ ትንሽ ሰራርተህ ፎቅህን ከሰራህ ሀገር ስተት አወል ሶፉን ትሰጋለህ አይደል እናት መች ተገኘ የዘንድሮ ቤት ማላልቅ አለ የዘንድሮ ቤት ምንም ቢሉት ቢሉት የድሮ ዝም ብሎ ቆርቆሮውን ጫና አረገ ይመረጋል ጭቃ በቃ ዘንድሮ ቡለኬት ቢወረውሩት ቢወረውሩት ሲሚንቶ ይረጫል እንዳፈራለ ሰው ሰውየው ደስ ሲሚንቶ ይሄ ሲለሰን ሲሚንቶ በጣም ነው የሚባክነው አሉ ቤት የሰራ ያውቃል ደግሞ ለምን አጠፋ አይባልም አሉ የሚለስን ሰውየው አይመለከትም የሚለው አሉ ባለቤቱ ነው እኮ እዚህ እንደዚህ አርጎ አይ አይ አይ ثم لآتينهم من بين أيديهم الله أكبر አሁን ስለ ቤት መስራት ይሄ ቁርአን ያወራል ها እዚያ ውስጥ አለው ይሄ እኮ ቁርአን አለ ያልሆነ ተፍሲር እየፈሰሩ ስለ ቤት ስራ ሱረቱል አዕራፍ ላይ ያለ መስሎ ሰውየው <laughs> ሲፈልግ የትኛው አያት ላይ ነው የሚገኘው ቤት ስራ የሊሾ ጉዳይ የት አለ የሚገኘው ዱንያ በጣም አስቸጋሪ እኮ ነው ወላሂ አንድ ጊዜ ደግሞ ከያዘ አይለቅህም መጀመሪያ ሲመተር 80 ኪሎ ካሬ ላይ መቶ ካሬ ላይ ልስራ ብለህ እቅድ ስት መሐንዲስ ስታስለካ ነው ያበቃ ከዚያ በኋላ ለስነህ ቤቱ ስታስረክብ ወይም ደግሞ መሃል ላይ በደንብ ዛት ተበሳጭተህ ስትሞት ያበቃል እና እሱ ጋር ያለው ትግል ከኋላቸው ከፊታቸው መጣለሁ ማለት ይህ የዛሂር መምጣት አይደለም የፊት ለፊታቸው ማለት ስለ አኺራ አሸክካቸዋለሁኝ አረ ደግሞ ከሰደድክ ምን ሰላቱ ይሳካልህ ብቻ ከኋላቸው መጣለሁ ማለት ዱንያን ትልቅ አድርጌ ያሳያቸዋለሁ ይሄ ጓደኞች እነገሌ እነገሊት እያልኩኝ በዚያ ወሰውሳቸዋለሁ ማለቱ ነው የማይለው ነገር የለም ኒቃብ አርጋ ለብዙ አመት ቆይታለች አሁን ምጮኛ መጣላት የሰርግ ቀን ብቻ ተገለጪ ከዚያ በኋላ ትሸፈኛለሽ አላት ምንድነው የሰርግ ቀን ጥቅሙ ሚዜዎች ይገባሉ እኔ እንደዚህ ጥቁር ነገር ሆነሽ እንደዚያ ሆነሽ እንዲያውብኝ አልፈልግም የሰርግ ቀን እንዲያው ተገልጣ የምትኖር እንኳን ብትሆን የሰርግ ቀን መገለጥ የለባትም የሰርግ ቀን ያለ የሌላትን ውበት ባደረገችበት ቀን ነው እንዴ ላጅነብ የምትገለጠው የሌላ ቀን እኮ ብትሆን ወይ ምናምን ውላ ነው የምትቀርበው ምንም ብዙም የምትታይ ላትሆን ትችላለች። የዚያን ቀን ግን በፍጹም ከባሏ ሌላ ማንም ሊያጣ ሴቶችም ቢያውብኝ ይቀናለሁ እኔ ብሆን ለሰርግ ቀን የተሞሸረች ሚስቴን ሴቶችም እንዲያውብኝ እንደው ምስም ከአቅሜ በላይ ሆነው ነው እንጂ እንኳን ወንድ አጅነቢ ሚዜ በሰፈር እንዳታስደርስ ምን ያደርግልሃል? ثم لاتينهم ይህንን ነው ማሰብ ያለብህ የሆነ ነገር ላይ ያዘናጋል ማለት ነው ዱንያን በሆነ ነገር ላይ አክብረህ በዚያ ብቻ ስትዋከብ አኺራህ እንድታጣ ነው ኢብሊስ ነቢዩ አለይሂ ሰላቱ ወሰላም እንደዚህ ረጅም መስመር አሰመሩና አዳ ሰቢሉላህ አሉ ከዚያ በገን በቆኝና በግራም ትናንሽ መስመሮች አሰመሩና እነዚህ እያንዳንዳቸው ከዋናው መስመር የሚያስወጡ ናቸው ጫካ ይዞ የሚገቡ ማለት ነው። መንገድ ያለ መስሎ ትሄዳለህ፣ ፊት ለፊትህ ገደል ነው። መመለስ አትችልም። መግፋት ነው ወደዚያው። ኢብሊስ በሩ ላይ ቆሞ እና እና ይሄ አቋራጭ መንገድ አለ በዚህ ይላል። ትንሽ ወሰድ አድርጎ እኮ አቋራጭ የለም ቢፈልግ ወኛውን ገደል ያደርግና መመለሻ የለም ይላል። እንዴት አድርጎ የመጀመሪያ ወጥመዱ ሽርክ ነው። ሽርክ ውስጥ ማስገባት ከቻል ተሳክቶለታል። አይዞህ ቀጥል ቀጥል ጋርድ ይላል አጭስ ይላል ሰው ግደል ይላል የደሮ አይን አጥፋ ይላል ምናምን በቃ ይሄ ያልተሳካለትም ሽርክ ላይ እንዲያልከው ከባኢር ዝኑብ ሰባት መቶ የሚሆን ከባኢር ዝኑብ አለ الكبائر ليس سبعة وليس سبعين بل أكبر إلى سبعمائة إمام الذهبي في الكبائر ابن حجر في الزواجر ከሰባት መቶ በላይ ይሆናል የሚገርማችሁ ጫት መቃምንም በዚያው አንስተዋል ከከባኢር ዙኑ ከሰባት መቶ አንዱ ጫት መቃም ነው የጻፈው ያየሁትን ያየሁትን እናንተ ጫት ስለምትጣላ ነው አይደል الزواجر ابن حجر الهيثمي زواجر ውስጥ من كبائر الذنوب ጫት መቃምን አንስተዋል ከፍታ ወልቃት እ የምን ነው ሻፊዒ المذهب ያው ስንት የሚያቅም ብሎ እያቃማ አስቸግሮናል ሰባት መቶ ከባኢርን አመልጣለሁ ብለህ አትሰብ ሳያሰራህ አልቀረም طيب ሰባት መቶ ላይ ካለፍከው በፀጉ በራስ ፀጉር ልክ የሚሆን ጥቃቅን ወንጀል አለ እሱ ላይ ያስገባል አስተግፊሩላህን አማህ አትበለኝና ብሎ የሚያወራ ሰው የለም እ የተሻሻለው አሜት አዎ ሞደርኑ ነው እኔ ቢኖርም ነግረዋለሁ ብሎ የሚታማማ እኔ ፊት ለፊቱም ነግረዋለሁ ነው ነግረዋለሁ ብሎ እንደውም ሊነግረው ደግሞ ሰው ሌላ ቦታ ማምቶት እንደገና ደግሞ ፊት ለፊቱ ሊያነደው ሸይጣን መቀመጡን የሚያመለክት እንደው ሌላው ቀርቶ ምን ይላሉ ዑለማዎች ይሄ እንግዲህ ከባይር አቃተው ሰጋኢር ሊያስገባ ይሞክራል ሰጋኢርም ቢካልከው مباح ነገር مباح ነው ግን مباح ከመጠን በላይ እንድትጫወትበት ያደርጋል مباح ቢሆን በአቅም ነው እንጂ ከዚያ በላይ ለምን ትጠቀማለህ ተወው مباح ን አልሰራም ካልክ ወደ ከራሃ ደግሞ ይወስዳል እኔ ብዙ ሰው أجر በጣም ታገኝበታለህ። ለምሳሌ أول صف መስጊድ ነብዩ عليه الصلاة والسلام የአወል ሶፍን ነገር ብዙ ነግረዋል አይደል? በጣም እንጂ የማታገኙት ልትሆኑ ኑሮ ጣትጣጣሉ ነበር ነው አይደል? ላ ቁጭ ብሎ ወይ ላይ ቆሞ ሰፈር ላይ እያወራ አወል ሶፉ ሲያመልጠው ሳይ እውነትም ሸይጣን ስራውን እየሰራ ነው ነው ወሬ ወሬ ጨርስ ሲቃም ሊደረግ ነው እኮ ነው ባይጨርሱን ያደርግልሃል ምናልባትም እንኳን አምስት ጊዜ የሰማህ ወሬ ይሆናል የሚያወራ ላለማቋረጥ ብለህ አወል ሶፍ ታመልጣ ያስመልጣል ለአቅዑደነ ለሁ ሲራጠከ المستقيم መች አለ የተቀመጠ ታዲያ ቁጭ ብሎ እንደ ድንጋይ ድሮስ ጉልበት ክል ሊመታ ነበር እንዴ ከዚህ የበለጠ ምን ያለ መቀመጥ ከዚህ የበለጠ ምን አለ قال إنك من المنظرين قال فبما غويتني لأقعدن له صراطك المستقيم ثم لأتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ብዙዎች አንተ ጋር አይሆኑምና ያው አሳስቻቸው ጥሎ ይሄዳሉ ማለት ነው አለ وعن أيمانهم أشبه عليهم أمر دينهم وعن شمائلهم أشهي لهم المعاصي مالتنا والمراد جميع طرق الخير والشر يخيرنا يشر برج للنفس عند عند أمتشنته النفس الميقودا نقر لا يدرقات له ولم يقل من فوقهم لأن الرحمة تنزل من فوقهم يبكل على العالم رحمة الله رحمة إبليس سلم يورد لإبليس أم تكمتوا يطبقهم ولقد صدق عليهم إبليس ظن إبليس يعلون عقين يترجع قلت سوش لا عرقوا له يعلون سوش ترقق قلت من عرقوت فاتبعوه السنتك التلوت إلا فريقا من المؤمنين በጣም ጥቂት ሰዎች ካልሆኑ በስተቀር ብዙዎቹ የፋሽን ተከታዮች ናቸው وما كان له عليهم من سلطان በእነሱ ላይ እሱ ምንም አይነት ስልጣን አልነበረውም ኢላ ሊነዕለመ መን ዩእሚኑ ቢልአኺራ ሚመን ሁወ ሚንሃ ፊ ሸክ ይሄ ኢብሊስን መከተል ያለመከተሉ ዋናው ስራው አኼራን በትክክል ያመነበትና ጥርጣሬ ላይ ያለውን ሰው ለመለየት ነው وربك على كل شيء حفيظ نبي عليه الصلاة والسلام لم يكن يدعو هؤلاء الدعوات حين يصبح وحين يمسي طافنا ماتا እነዚህን ዱዓዎች ትተው አያውልቁም ሁላችሁም እነዚህን ዱዓዎች ማሐፈዝ ያስፈልጋቸዋል ምን ይሉ ነበር اللهم إني أسألك العافية في الدنيا والآخرة اللهم إني أسألك العفو والعافية في ديني ودنياي وأهلي ومالي اللهم استر عوراتي وآمن روعاتي اللهم احفظني من بين يدي ومن خلفي وعن يميني وعن شمالي ومن فوقي وأعوذ بعظمتك أن أغتال من تحتي الذي دعوت محفز يا سلدان قال اخرج منها مذءوما مدحورا هذه وطع تبالي وطع اخرج منها مذءوما مدحورا የተጠላህና የተዋረድክ ሁነ صغيرا مقيتا مقيتا مطرودا لعينا مقيتا منفيا مطرودا مذءوما منفيا يتبارك مدحور مصغر يتنعك هنا ويا آدم اسكن أنت وزوجك الجنة أنتنا مست አንተና ዘውጅ ለወንድም ለሴትም ያገለግላል ወዘውጀቱ አላለ እስኩን አንተ ወዘውጁካ አልጀና አንተና ሚስትህ ትዳርህ ጀነት ላይ ጀነት ውስጥ ኑሩ ተባሉ ፈኩላ ሚን ሐይሱ ሺእቱማ ከፈለጋችሁበት ተመገቡ ወላ ተቅረባ ሀዚህ ሸጀራ ግን ይችን ዛፍ እንዳትነኩ ፈተኩና ሚን አዛሊሚን ከግፈኞች ትሆናላችሁ ይህን ዛፍ ከነካችሁ ይህን ነገር ከበላችሁ ተባሉ እንግዲህ ያ ሁሉ ተፈቅዶ ምን ተፈቀደ ምን ተከለከለ አንዲት ዛፍ ያቺ ዛፍ ለምን ወርቅ አትሆንም ግን ምን አለ فوسوس لهما الشيطان ሰይጣን ወሰወሳቸው ሰይጣን አታለላቸው ጎተጎታቸው ليبدي لهما ما وري عنهما من سوآتهما شيطان وسوسنا አስበላቸው ለምን ليبدي لهما ይፋል ያረግባቸው ما وري عنهما من سوآتهما وري ማለት የተደበቀውን ማለት የተደበቀውን አፍረተ ገላቸውን እርቃናቸውን አውጥቶ ሊያሳይባቸው ራቁታቸውን ሊያረጋቸው የመጀመሪያው ውርደት ያለ እሷን ቅምስ ሲያደርጉ እላያቸው ላይ የነበረው ሊባስ ውልቅ ብሎ ወደ ራቁታቸው ነው وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين እሱ ሲወሰውስ እንዴት አሳመናቸው እሱ ምን አለ አላህ ይሄንን አልከለከላችሁም መላይካ እንዳትሆኑ ወይም ደግሞ ዚች ዓለም ላይ እዚህ ምቾት ላይ ዘውታሪ እንዳትሆኑ ታፈልጎ እኮ ነው ከጌታ ከአላህ ከአርሐም ራሒም የበለጠ ለነሱ አዛኝ ሆኖ ማለት ነው እሱ አይደል ያዘ እሱ አይደል የሚያዝነው አላህ ما وري عنهما ليتايبات تفلقون وقال كذبا وافتراء ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أي لئلا تكونا ملكين أو خالدين ها هنا ولو أنكما أكلتما منها لحصل لكما الملكية ملكة هنا لا ذلكما يا آدم هل أدلك على شجرة الخلد وملك لا يبلى ሌላ ቦታ ላይ ደግሞ እንዴት እንዳታላችሁ ሲናገር አደም ሸጀረተል ኹልድ ልንገርህ ላሳይህ ከነዚህ አትክልቶች ሁሉ ሸጀረተል ኹልድ ይችናል የተከለከለችው ወሙልክ ላ የብላ የማያረጅ ንግስና የሚገኘው ይችን ዛፍ የበላ ነው يبين الله لكم أن تضلوا وقاسمهما ማለላቸው ቃሰመሁማ ማለት ለነሱ ማለላቸው ምን ብሎ ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ንጹህ መካሪዎቻችሁ ነኝ ከንጹህ መካሪዎቹ አንዱ ነኝ ፈኢኒ ሚን ቀብሊኩማ ها هنا في الدين برك واعلم بهذا المكان ينبتان يقالهن وهذا من باب المفاعلة والمراحة بالطرفين أي حلف لهما بالله على ذلك حتى خدعهما وقد يخدع المؤمن بالله مؤمن يونه ينتني لا يتلل እንግዲህ ከመማል የበለጠ من ይበልኝ ይላል فدلاهما بغرور ما በማታለል فلما ذاق الشجرة ذاقا الشجرة فلما ذاق الشجرة ذاقا لولد ألف لولد ألف التثنيان ذاقا آدم وحواء هذا آدم وزوجه في كمسو ما جزيالة الشجرة زافان في كمسو بدت لهما سوآتهما عورتاتشو يفاهنا وطفقا يخصفان عليهما من ورق الجنة ከዚያ ላያቸው ላይ የጀነት ቅጠል መለጠፍ ጀመሩ። በጣም ይሄ ሰው ሊያይባቸው የማይፈልጉት በጣም እሱን እሱ መለጣጠፍና መደባበቅ ጀመሩ። ወናዳሁማ ረቡሁማ ጌታቸው ጠራቸው። አለም አንሃኩማ አን ቲልኩማ ሸጀራ ይችን ዛፋችሁን አትንኳት አላልኳችሁም ነበር? ወአቁል ለኩማ ኢነ ሸይጣነ ለኩማ ዐድው ሙቢን ሰይጣን ግልጽ ጠላታችሁ ነው አላልኳችሁም ነበር ቃላ አሉ ረበና ጌታችን ظلمنا أنفسنا ራሳችንን በድለናል አጥፍተናል ወይን ለም ተግፊር ለና ባትምረን ይቅር ካላልከን ወተርሐምና ካላዘንክልን ለነኩነነ ምን አልኻሲሪን ተከሰሩት እንሆናለን አላ ለዚህም ጊዜ እንግዲህ አላህ فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم አደምና ኢብሊስ ሁለታቸውም የአላህ ኸልቆች ናቸው ሁለታቸውም የአላህን ትእዛዝ ጥሰው ነው አይደለ ምንድነው ልዩነታቸው አደም ይኸው የጀነቱ ባላባት ሆኑ ሀታ እንደው ሙሳ አንድ ጊዜ አንተ ነህ አደም ማለት አዎ አንተ አንተ አዎ ከጀነት ያስወጣህ አንተ ለዚህ ልፋት ያደረክ ያደረክ ያደረከን አሉት አዎ ነው ነኝ እንደው እናዝናለን አሉ አንተ አላህ በቀደረብኝ ነው የምታዝናው አሉት ሙሳ ምን ይበድል ይሆን አንተ እዚያ ቦታ ብትሆን ምን ታደርግ ነበር ነው አይደል ሙሳ አላህ ቀድሮባቸው ስንት ለፍተዋል የራሳቸውስ አደምና ኢብሊስ ለምንድን ነው የተለያዩት هذا خلق الله وهذا خلق الله አደም ወዲያውኑ ነው ጥፋታቸውን አወቁ ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين አውቀናል ጥፋታችንን ምን እንግዲህ ምን እናርግ ነው ከዚህ በኋላ ምንድነው የሚሻለን ነው ይሄ ግን ለምን አላረክም ኧረ خلقتني من نار وخلقته من طين فاخرج ሲባል ደግሞ አንዚርኒ ኢላ የውም ዩብዓሱን እልህየው ምን ያደርግለታል እሱ ገደል እየገባ እሳት እየገባ ባህር እየገባ እንደገና ለሌላ ሰው ጥፋት ያስባል አለ እንዲያ እዚህም አንዳንድ ሰው አለ እኮ ቢሆንም ካፈርኩ አይመልሰኝም ይባል እንዲህ እንዲህ ነው እኮ አዎ ቢሆንም ይሁና ታዲያ ሰይ هذا نوع من الشيطنة ትንሽ የሆነ ፐርሰንት አለው ማለት ነው ያቺ ከደሙ የሰይጣናዊ ደም አለችበት ተከፈላለች ማለት እንዲህ አለበት ጥፋትማ ሲነገር ስታውቅ ሲሆን ሳይነገር ነው ማወቅ ያለበት አለበለዚያ ስትነገር አለማንሃኩማ ሲባሉ ኧረ ብለህ ነግረህናል واقول لكم ان الشيطان لكم عدو مبين ብለህናል አዎ አልተሳሳታችሁም ተሳስተናል ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين فتلقى آدم من ربه كلمات فتاب عليه عند ጥፋት እንዴት ዓለም ብዙ ብዙ ዓለም እንዳበላሸ ታያች ምንም ይሁን ምን ዛፍ ተቅጠል ተበላች ሌላ እኮ ምንም ነገር የሆነ ነገር አይደለም በዚህች የተነሳ ግን የተፈጠረው ለውጥ ለራሱ ብቻ አይደለም ለአደም ብቻ እኮ አይደለም ለልጅ ልጃቸው እስከ መጨረሻው ድረስ ነው የደረሰው ነገር ታዲያ በቀን ከዚህ የበለጠ አስር ጊዜ አልተናጠፋ ምን ነው ሼክ ሰዒድ አላህ ይጠብቃቸውና ተፍሲር ሲያቀሩ የተናገሩት ምሳሌ ከዝሙት አረገዘች አሉ የዝሙቱ ምጡ ጠና ይላል መሰለኝ ጠንከር ይላል መሰለኝ ምጡ ጠና አሉ አረ ጌቴ ምን አርገህ ነው አረ አላህ አረ ምን አጥፍቼ ነው አለች አሉ አየህ ሰው ልጅ ድፍረቱ አይ እሷ እኮ ይሄ ዝሙት ምናምን ይፋ የሚታይ ሆኖ ነው እንጂ እኛ ሱቢ ሳንሰግድ ወተን ቀይ መብራት እንትን ብለ ሶስት ሺህ ቢመጣ ምን አድርጌ ነው አትልም? ሶስት ሺህ ወዲያው ጥሩን አላህ ምን አድርጌ ነው ሱቢ አልሰገድክም አላየሁም ጀማሳ ሰግድ አልወጣህም ቢልህ ልትል ነው? ተው ተው አይደል አንደፋፈር ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ሰዎች ሰው ለሰው እንኳን ለሱ አሁን ቀረኩ አሁን ነው በጠራራ ሌሊት ጭር ባለ ሌሊት እየሄደ መብራት ማንም የለብኝ ብሎ ቆርጦ ሆደ ወዲያውኑ እንትን መጣ ማን አይቶት ነው ሙሩር ነበር እዚያ አልነበረም ማን አየው طيب ሰዎች እንዲህ አድርገው ሰውን መቆጣጠር ከቻሉ أليس الله بأقدر من هذا بكثير ما يلفظ من قول إلا لديه رقيب عتيد عندنا ولا ملائكة يتناقر في ذنار ميت هو على الناقرم قنا أكتب الله ولا الله من على إن تخفوا ما في صدوركم أو يحاسبكم بالله ما من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كان በጣም በጣም የሰው ልጅ ለአላህ ስብሓንሁ ወተዓላ ትንሽ እንኳን ከተጠራጠረ አደጋው እዚያ ላይ ነው አደም ጥፋታቸውን ወዲያው ነው የተረዱት صح አጥፍቻለሁ በቃ ገብቶኛል አሁን መውጫውን ንገረኝ ነው መውጫው ይኸው የመወስወስ ነገር ስልጣኑ አለው ነው እንጂ የለም እዚያ እ እንኳን ምን ምን المنازل العليا ከላይኛው ሰማይ አካባቢ ይኖር ነበረ ማለት ነው ይላሉ እንጂ ጀነት አይገባም ወስዋሱን ግን የሚያደርስበት ዘዴ ነበረው ይላሉ አላሁ አለም ይሄ ገይብ እኮ ነው አደምን ራሱ እኮ የመውሰሱ ነገር የገይብ ነገር ነው እንጂ እንዲህ ያህል ቁጭ ብሎ አሁን ሸይጣን ወሰወሰ የሚል ሰው ቁጭ ብሎ አናግሮት የሆነ ጨለማ ላይ ቁጭ ብሎ ብቻውን የሆነ ነገር ያስባል አሁን ቢላህ ሸይጣን ሸይጣን ያሳስተኝ ነበር አጠገብህ ነበር አልነበረም። ስለዚህ ያ ነገር ነው አልነበርኩም። ለነገሩ እዚያ ሰፈር አልነበርም። እንዴት የነበረ ሰው ነበር። አይ ራሱን ስሜቱን እንትን ይበልና አዎ አንድ እኮ ነው። አረ ኡስታዝ ዘንድሮ አለችኝ ሸይጣን አይመስለኝም ዘንድሮ የሚያስቸግረው። እንዴት አልኳት። ሸይጣን በታሰረበትም ሰሞን አለናኛው ያው እዛው ነው ያለነው ረመዳን ላይ። ምክንያቱም ሸይጣን ቢሆን ኑሮ ተሳስሯል፣ ደክሟል፣ እንዲያውም ተሰናብቷል። እኛ ሰላም መሆን ነበረብን፣ ግን ያው ሳንለወጥ ረመዳኑ ያልቃል አለች። ስለዚህ አሁን <laughs> ምስኪን ኢብሊስ ምስኪን እ እ قال اهبطوا بعضكم لبعض عدو بعضكم لبعض عدو وردوا ሁላችሁም ከዚህ ሰፈር ውጡ አለ አላህ በቃ ገና አልታረማችሁም እናንተም ብትሆኑ ታርማችሁ መምጣት ነው ያለባችሁ አንተ ለመጨረሻ ውረድ ነው በቃ ወደ ላይ መውጣት የለም ከዚህ በኋላ بعضكم لبعض عدو አንዱ ለሌላው ጠላት ሆናችሁ ውረዱ ሸይጣን ለሰው على معهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين ለዚህ ነው እኮ ያሲን لمن حضره الوفاة ሊሞት እያጣጣረ ያለን ሰው ያቺንን አሰሙት ለምን ይችን ያስታውስ አሁን እዚያ የሆነች መጨረሻው ህይወቱ ላይ لم ስለሚችል ألم أعهد إليكم يا بني آدم لا تعبدوا الشيطان إنه لكم عدو مبين يقرأ لك يسمع በዚያች ባለችው ደካማ እንትኑ እንኳን ከሰማ አውዝ ቢላሂ ሚነሸይጣን ረጂም ይላል የሚያምረው ካለ እንካ ይለዋል እዚያ እሺ ሳይሆን ይችላል فنش እንዲችል ስገድ ለኔ አንድ ጊዜ እሰጥሃለሁ አ ከሞተ በፊት በኋላ ከሞተ በኋላ ምን ያደርጋል ከሞተ በኋላ ቁርአን ይቀራል ሊንዚረ መን ካነ ሐየ ሊንዚረ መን ካነ ሐየ ወይሐቅ القول ነው በህይወት ያለ ሰው ነው እኮ ሊመከርበት ቁርአን የሚቀራው ለዚህ ነው አለ ማሃድ ኢለይኩም ያ በኒ አደም አለ በለዚያማ በአላህ ብንወቅሰው ከሞተ በኋላ እንደው ይሰማል ብንል እንኳን ብንወቅሰው ምን ያደርጋል ተመልሶ ወይኔ ሊል ነው ማንፋ ያሲን ከሞተ በኋላ ይቀራ እኔ እንጃ የሞኝ አስተሳሰብ ይመስለኛል ከሞተ በኋላ ያሲን መቅራት بعضكم لبعض عدو ولكم في الأرض مستقر በምድር ላይ እናንተ የተወሰነ ጊዜ መረጋጋት አለቻችሁ እንግዲህ 50 ዓመት 60 ዓመት መቶ ዓመትም ያው አንድ ሺህ ዓመትም የቆዩ አሉ የነቢዩ ኡመት ግን ያው ከስልሳ እስከ ሰባ ባለው ከዚያ በኋላ የሚያልፈው በጣም ጥቂቶች ናቸው የታደሉ እድሜያቸው በተለይ ስራቸው አምሮ እያቀሩ እየጻፉ እያስተማሩ እየሰገዱ የዒባዳ እያረጉ በጣም ጥቂቶች ናቸው። አንዳንዱ ያው የድሮ ዘፈን እያስታወሰ የጃጀ ይቀጥል ይወጣል። ሽማግሌ ሆኖ የሚዘፍን እኮ አትቆ የለም ነቢ አለይሂ ሰላቱ ወሰለም እስትግፋር አርጓሉ እንጂ ከሞተ በኋላ ቁርአን ቅሩለት የሚባል ነገር የለም። ከያሲን እስከ ቁል ሁወላሁ አሐድ መቅራት ቢድዓ ነው፣ ሙንከር ነው፣ የለም ነቢ ከብዙ ሰዎች ሙተውባቸዋል ለማንኛቸውም ቅሩ አላሉ አህመድ ብኑ ሐንበል ይቀራል ብለው ይሟገታሉ አውቃለሁኝ ከትላልቅ ሰዎችም ብዙ ሰዎችም ቢቀራ በተለይ ዘመድ የሆነው ሰው ቢቀራለት ምን ችግር አለው ምን الأعمال الصالحات ቢሆንና ከዚያ በኋላ አላህ ለልጅ ለአባቴ አድርስልኝ ቢሄን ይሄን ቀርቶ ያሉ ሰዎች አሉ እንደ ማስረጃቸው ግን አውሃኑ ምን በይት العنكبوت ድክመቱ የከሸረሪት ቤት የደከመ ነው ምንም እንትን የለው ማስረጃ የለው ምክንያቱም ትላልቅ ሰዎች ሙተው አንዳቸው እንኳን ያሲን ሲቀሩ አላየንም ولكم في الأرض مستقر ومتاع قال فيها تحيون وفيها تموتون ومنها تخرجون እዚያው ትኖራላችሁ እዚያው ትሞታላችሁ ከሱ ትወጣላችሁ አላ جزاكم الله خير وبارك الله فيكم وصلى الله وسلم على خير خلق محمد وآله وصحبه وسلم أجمعين السلام عليكم ورحمة الله